አመሰግናለሁ። የተከበሩ አቶ በሺር አሊ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበሩ ጠቅላይ ሚኒስትርም አመሰግናለሁ። ጥያቄዎችን እንደሚከተለው በንባብ አሰማለሁ። ጀግናው መከላከያ ሰራዊታችን አዲሱ የሶማሊያ መንግስት በመደገፍ ሶማሊያ ውስጥ ገብቶ ሶስት የሶማሊያ ግዛቶች ከአልሸባብ ነጻ በማውጣት አኩሪ ስራ መስራቱን ይታወሳል። ይህ በእንዲህ እንዳለ ባለፈው መጋቢት ወር መጨረሻ የኢትዮጵያ ሰራዊት በድንገት ከሶማሊያ መውጣት መጀመሩን ከተለያዩ የውጭ ሚዲያዎች ሰምተናል። ከዚህ ጋር ተያይዞ የበኮል ክፍለ ሀገር ዋና ከተማ የሆነችው ሆድሪን ከተማ የኢትዮጵያ ሰራዊት ለቆ ከወጣ በማግስቱ የአልሸባብ አሸባሪዎች ወዲያውኑ ከተማውን በመቆጣጠራቸውን ተከትሎ ለአካባቢው ነዋሪዎች ትልቅ ስጋት እንደፈጠረባቸው ከአካባቢው የሚደርሱ የተለያዩ ወሬዎች የሚያመላክቱ ሲሆን የኢትዮጵያ ሰራዊት ለመውጣቱም የተለያዩ ግምታዊ አስተያየት ይሰጣል። ከአስተያየቶቹ ውስጥ በሁለቱ መንግስታት ማለትም በሶማሊያና በኢትዮጵያ መንግስት መካከል አለመግባባት ስላለ ነው የሚል ይገኙበታል። ስለሆነም የኢትዮጵያ ሰራዊት በአስቸኳይ ከሶማሊያ ሊወጣ ነው የሚለው መላምንት ወይም ወሬ ትክክል ነው ወይ? ሁለተኛ በትክክል ከሆነስ ከመቼም ጊዜ በሶማሊያ ውስጥ የመረጋጋት ተስፋ በሚታዩበት ወቅት መውጣቱ አልሸባብን ከማጠናከር በተጨማሪ ሶማሊያን ለመረጋጋት ከአሁን በፊት የተከፈለውን መስዋዕትነት ሁሉ ከንቱ አያደርግም ወይ? ሶስተኛ ጥያቄ ሂዩማን ራይት ዎች የተባለው የሰብአዊ መብት ተሞጋች ድርጅት ባለፈው ወር ባወጣው ሪፖርት የኢትዮጵያ መንግስት በሰብአዊ መብት ጥሰቶች ከሷል። በተለይም መንግስት በሃይማኖት ጉዳይ ውስጥ ጣልቃ በመግባት ሰዎች ባላመኑ እምነት እንዲቀበሉ ጫና ይፈጥራል በማለት ወቀሳ አቀርባል ወይም ይወነጀላል። እነዚህና ለመሳሰሉት ወቀሳ እርሱ ምን አስተያየት ወይም መልስ አሉት? አመሰግናለሁ። ኪዎች በመላክ የሆነ ነገር አድርጋለሁ ብሎ ቢሞክር መነሻውን ስለምናውቅ እኛም ተመሳሳይ የሆነ ተመጣጣኝ የሆነ የዓለምን ሕግ የማይጻረር እርምጃ እንወስዳለን። ይሄ በግልጽ ሊታወቅ ይገባል። ተላላኪዎቹም ሊያውቁት ይገባል። ስለዚህ የኢትዮጵያ ሕዝብ ሰላሙን፣ እድገቱን፣ ልማቱን እና የዴሞክራሲ ስርዓት ግንባታውን አጠናክሮ የሚቀጥል ስለሆነ በዚህ ላይ ከዚህ ውጪ ከሌሎቹ የጎረቤት ሀገሮቻችን ጋር በከፍተኛ ደረጃ በጥሩ መንፈስ እየተባበር እንገኛለን። የሶማሊያ መንግስትና ሶማሊያን በተመለከተ የተነሳውን ጉዳይ በተመለከተ ሁላችሁም እንደምታስታውሱት ለዚህ ምክር ቤትም ለተከበረው ምክር ቤት በቀረበው ሪፖርት ላይ በተደጋጋሚ እንደገለጽ ነው ሶማሊያ ላይ የኢትዮጵያ ሰራዊት የሚገባው በወቅቱ አልሸባብ እንዲከስም ለማድረግ የሚያስችል የተቀናጀ አልሸባብን የማክሰም ስራ ከሰራም በኋላ ዝም ብለን ቁጭ አንልም እኛን አሚሶም ተክቶን ወደ ሀገራችን እንመለሳለን የሚል አቅጣጫ ስምምነት ላይ ተደርሶ ነው የኢትዮጵያ መንግስት የገባው። የኢትዮጵያ መከላከያ ሰራዊት በዚህ ሁኔታ ገብቶ እያለ ያው እንደምታውቁት አሁን ወደ አንድ አመት ሆኖናል። ከዛሬ ነገ መተን እንረከባለን እያሉ ከዛሬ ነገ መተን እንረከባለን እያሉ እኛም ቁጭ ብለናል። በዛ አካባቢ አልሸባብ እኛ በያዝናቸው አካባቢዎች አልሸባብ የረባ አቅም የለውም። ስለዚህ ቁጭ ብለን እዛ መቆየት የለብንም። ተኩንና እኛ እንውጣ። አስፈላጊ ከሆነም ሌሎች አልሸባብ ጠንከር ይላል የሚባልበት ቦታ ሄደን እንስራ የሚል አቋም ነው ያለን። ስለዚህ ለመተካት አንድ አመት ስለፈጀባቸው እና በየወሩም የተገመገመ እሽ የሚሉ ነገር ግን የማይፈጽሙ ከመሆናቸው ጋር ተያይዞ የአፍሪካ ህብረት የሰላም አስከባሪ ኃይል አሁን መግባት አለበት። እኛን ተክቶ እኛ ዝም ብለን ቁጭ ከምንል ወደ ድንበራችን መምጣት አለብን የሚል ግምገማ ስለነበረን ነው ከሁዱር የወጣ ነው። ይሄ አልሸባብ ሁዱርን ተቆጣጠረ የሚባለው ያው የጫወታ ነገር ነው። ምንም የሚረባ አልሸባብ አይደለም ያለው። ስለዚህ ይሄ በአንድ ቀን ውስጥ የሚሮጥ ነው። እሱ ሳይሆን ዋናው ጉዳይ አሁን እኛ በተቀመጠው አቅጣጫ መሰረት ወደ ድንበራችን የመምጣቱ ጉዳይ የማፋጠኑ ጉዳይ ነው። ወጪ የምናወጣው እኛ ራሳችን ስለሆነ፣ ስለዚህ በዚህ ሁኔታ እየተሰራ ነው ያለው። ከዚህ ውጪ በማንኛውም ጊዜ በየትኛውም ሁኔታ አልሸባብን ለመዋጋት የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ወደ ኋላ አይሉ። አልሸባብ ዋነኛው ጠላታችን፣ ይሄን ጠላት በምንም መልኩ ከመታገል ከማክሰም ወደ ኋላ አንልም። ስለዚህ ይሄን ነገር ለሶማሊያ መንግስት ባለስልጣናትም ህዝብም ገልጸናል። ስለዚህ በዚህ ደረጃ የኢትዮጵያ ሰራዊት ይወጣል ብሎ የሚሰጉ ሰዎች ካሉ ወይም ደግሞ የኢትዮጵያ መንግስት አልሸባብን ከመዋጋት ወደ ኋላ ይላል የሚል ስጋት ያላቸው ሰዎች ካሉ ይሄን አናደርግም። ይሄ በግልጽ ሊታወቅ ይገባል። ቅድም በሪፖርትም ላይ በግልጽ አስቀምጨዋለሁ። ከግብጽ ጋር የፖለቲካ ዲፕሎማሲ ቡድን ለመላክ ስራ ከጀመርን ቆይተናል። እንደተባለውም የግብጽ የ public diplomacy ቡድን አገራችን ጎብኝቶ ተመልሷል። የእኛም የ public diplomacy ቡድን ግብጽን ለመጎብኘት ሁሉ ነገር ጨርሰን ስናበቃ የእኛ public diplomacy ቡድን ለመሄድ በተዘጋጀበት እለት ግብጽ ላይ ብጥብጥ ተነሳ። ስለዚህ የእኛ public diplomacy ቡድን ሊጓዝ አልቻለም። ምክንያቱ ይሄ ብቻ። ስለዚህ ሲረጋጋ፣ አካባቢው ሲረጋጋ በሂደት የፓብሊክ ዲፕሎማሲ ቡድናችን ወደዛ የሚያመራ ይሆናል ማለት ነው። ከዚህ ሂዩማን ራይትስ ዎች ከሚባል ድርጅት ጋር የተያያዘ ጉዳይ በተመለከተ ያው ግመሉም ይሄዳል፣ ውሾችም ይጮሃሉ ነው ታሪኩ። እኛም ወደፊት እንገሰግሳለን። ሁማን ራይትስ ዎችም ያው በየጊዜው የተለያየ ሪፖርት እያቀረበ መቀጠሉ የሚቀር አይደለም። ልዩነታችን የርዕዮተ ዓለም ልዩነት ነው። ስለዚህ ይሄ የርዕዮተ ዓለም ልዩነት በተደጋጋሚ እንደገለጽ ነው ሊታረቅ የሚችል አይደለም። ይሄ እርቅ እስከሌለ ድረስ እነሱ የሚፈልጉት እኛ እጅ ሰጥተን ከእነሱ ርዕዮተ ዓለም ጋር እንድንታረቅላቸው ነው የሚፈልጉት። የዛ ተላላኪዎችም ናቸው፣ የዛ ሰራተኞችም ናቸው። ይባስ ብለው ደግሞ በዘጠና ሰባት ዓመተ ምህረት አዲስ አበባን አተራምሶ እስር ቤት ገብቶ ከዛ የወጣውን ሰውዬ የአፍሪካ ዳይሬክተር አድርጎ ሾሟል። እሱ ነው አሁን እያሳደደ ያለው እልሁን እየተወጣ ነው ያለው። ስለዚህ ያ የሁማን ራይትስ ዎች ሪፖርት የሚባለው ይቀጥላል ማለት ነው። ልዩነቱ የአስተሳሰብ ነው። ልዩነቱ የሪዮት አለም ነው። ስለዚህ ይሄ ሁማን ራይትስ ዎች ያቆማል ብለን አናስብም፣ አንጠብቅም። ስለዚህ እሱም ሪፖርቱን ይጻፍ፣ እኛም ስራችንን እየሰራን እንቀጥል የሚል ነገር ነው መያዝ የምንችለው። በመጨረሻ የተነሳው የህዝብ ለህዝብ ግንኙነትን በተመለከተ የተነሳ ጉዳይ ነው። አንዱ በክልሎች ድንበር አካባቢ የሚከሰቱ ግጭቶችን በተመለከተ የተከበሩ የምክር ቤት አባል እንዳቀረቡት ይሄ ችግር የህዝቡ ችግር አይደለም። ይሄ ችግር የሁለት አካላት ችግር ነው። አንደኛው በትግል ይህን መንግስት ይፋለማለሁ፣ ይህን አገር ይፋለማለሁ ብሎ የተደራጁ ኃይሎች ኦነግና ኦብነግ እጃቸው አለ። ሁለተኛው በእኛ መዋቅር ውስጥ ያሉ የኦነግና የኦብነግን አመለካከት የሚሸከሙ ሰዎች ናቸው። የዚህ ምንጭ ሁለቱ ናቸው። ስለዚህ በህዝቡ መካከል አንድም አይነት ችግር የለም። የሚከሰትበት ወቅትም ይታወቃል። ይሄንን አመለካከት በእኛ መዋቅር ውስጥም ቢሆኑ አመለካከት መሸከም ትክክለኛና ተገቢ አይደለም። አሁን በመንግስት በኩል የተወሰደው ማንም ይሁን ማን አንዲት ነፍስ አንዲት ነፍስ በዛ አካባቢ የሚወድቅ ከሆነ በቀጥታ ወደ የህግ አቅርበን እርምጃ መውሰድ ነው። ይሄ ጽኑ አቋም ተይዟል። በዚህ መሰረት በሞያሌ አካባቢ የተከሰተው ግጭት ያካሄዱ ሰዎች በሙሉ እስር ቤት ናቸው። በተመሳሳይ መንገድ በእነዚህ አካባቢዎችም ላይ በዚህ ተግባር ላይ የተሳተፉ አካላት በሙሉ የምርመራው ስራ እየተካሄደ ያለው ወደ ህጋዊ መስመር የሚገቡ ናቸው። ስለዚህ ከህግ በላይ መሆን አይቻልም። የፌዴራል መንግስት የሰብአዊ መብትን የማስከበር ግዴታ አለበት። በህገ መንግስቱም የተሰጠ ግዴታ ነው። ስለዚህ የትኛውም ክልል ውስጥ ገብቶ የሰብአዊ መብት የማስከበር ግዴታ አለበት። ይህን ግዴታውን እየተወጣ ነው ያለው። እናም ከዚህ በኋላ እንደዚህ አይነት ግጭቶችን የሚቆሰቁሱ አመራር አካላትም ሆነ ማንኛውም አካል በሚገባ የሚጠየቅ መሆኑ ለሚመለከታቸው የክልሉ አመራሮች በሙሉ ተሰብስበን ተወያይተን ገምግመን መመሪያ ተሰጥቷቸዋል። መመሪያው የፌዴራል መንግስትን የሚመለከት ጉዳይ ነው። በክልሎች ጣልቃ የመግባት ጉዳይ አይደለም። የፌዴራል መንግስት ማንኛውም ቦታ ላይ ሰብአዊ መብት ረገጣ በሚኖርበት ጊዜ ጣልቃ ገብቶ የማስተካከል ግዴታ አለበት። ስለዚህ በዚህ ዙሪያ የተሰራው ስራ አሁንም የሚቀጥል እንደሆነ ለመግለጽ ነው። የተባለው ነገር ትክክል ነው። በህዝቦቹ መካከል መፈቃቀድ ነው ያለው፣ መፈቃቀር ነው ያለው። እርስ በርስ ተጋብቶ ተዋዶ የሚኖሩ ህዝቦች ናቸው። ስለዚህ የህዝቦቹ ችግር እንዳይደለ ከዚህ በፊትም ተሰምሮ ያደረ ጉዳይ ነው። ህገ መንግስቱን የማስከበር እና የማክበር ግዴታ በዚህ ላይ የሚተገበር ይሆናል ማለት ነው። ሌላው የተነሳው <clears throat> በቅርቡ ከቤኒሻንጉል የተፈናቀሉ የአማራ ክልል ወይም የአማራ ብሔር ተወላጆች በተመለከተ <clears throat> የቀረበ ጥያቄ ነው። በነገራችን ላይ እዚህ አካባቢ ላይ የማፈናቀሉ ስራ አሁን በምርመራ የተረጋገጠው የአማራ ብሔር ማፈናቀል ብቻ አይደለም። ሁለተኛ የሚመጣው የኦሮሞ ብሔር ነበር። እዚህ አካባቢ የጸረ ህዝብ አመለካከት ያላቸው አመራሮች በመኖራቸው ምክንያት የተፈጠረ ችግር ነው። ስለዚህ አማራም ኦሮሞም ሌላውም የኢትዮጵያ ብሔር ብሔረሰብ በየትኛውም አካባቢ ተዘዋውሮ የመስራት ህገ መንግስታዊ መብቱ የተከበረ ነው። ይሄንን መብት ለመጣስ የሚፈልግ ማንኛውም አመራር ውስጥ ይኑር፣ ከአመራር ውጭ ይኑር በህጉ መሰረት የሚጠየቅ ነው የሚሆነው። አሁን እየተደረገ ያለው ይሄ ነው። የተፈናቀለው ህዝብ እንዲመለስ ተደርጓል። በነገራችን ላይ እነዚህ አፈናቃይ ተብዮቹ በሌብነት የተጨማለቁ ሰዎች ናቸው። እዛ አካባቢ መሬት በመቸርቸር በሌብነት የተጨማለቁ ሰዎች ናቸው። ከእነሱ ጋር ተስማምቶ መሬት ገዝቶ የሚኖር አማራውም አይነካም፣ ኦሮሞም አይነካም። ስለዚህ አሁን ጉዳዩ አማራ መሆን ወይም ኦሮሞ መሆን ሳይሆን የኪራይ ሰብሳቢነት ግንኙነት ናቸው። ከሁኔታዎች ጋር ከትምህርት ቤት ተመርቆ ወጡ እንጂ ከስራው ጋር የሚመጻጠንና የሚያስፈልግ ስልጠና ሊያገኙ ይገባ ነበር።